ወኢዝ አኸዝና ሚሳቀኩም ላ ተስፊኩነ ዲማአኩም ወላ ቱኽሪጁነ አንፉሰኩም ሚን ዲያሪኩም ثم أقررتم وأنتم تشهدون አንዳንድ ጊዜ እነዚህ አሁን የገለጽናቸው የይሁዳዎች እርስ በርሳቸው ያለ መግባባት በሚፈጠር ጊዜ እርስ በርሳቸውም ይዋጋሉ። ከቤት ንብረት ላይ ማፈናቀልም አለ። ግድያ እኮ ወንጀል ነው፣ ሐራም ነው። የእርስ በርሳችሁን ሩህ አታውጡ፣ ህይወት አታጥፉ፣ ከንብረት ላይ ከቤት ላይ አታፈናቅሉ፣ እርስ በርሳችሁን በዚህ አይነት አደጋ ላይ አትጣሉ ብለን ቃል አስገብተናችሁ ነበር። ሱማ አቅረርቱም ይህን ተቀብላችሁና አምናችሁ እያያችሁ ወአንቱም ተሻዱን። ይሄ ብቻ አይደለም። ثم أنتم ከዛ በኋላ ግን እናንተ ሃኡላኢ ተቅቱሉነ አንፉሰኩም ወቱኽሪጁነ ፈሪቃ ሚንኩም ሚን ዲያሪ ስትፈልጉ ትገላላችሁ። ስትፈልጉ አንድ ያህል group ን ከእናንተ ውስጥ የገደላችሁትን ከቤት ከቤት ንብረቱ ታፈናቅላላችሁ። የፈለጋችሁትን አይነት ወንጀል ትሰራላችሁ። تظاهرون عليهم بالإثم እየተጋገዛችሁ ወንጀል የሚሰሩትን አባሎች ግሩፖች ወያቱኩም ኡሳራ ትፋዱሁም ሌላ ጠላት አጋጣሚ መጥቶ ከይሁዳ ጋር የሚዋጋ ኖሮ ምን አለበት ምርኮኛ ቢያረግ ይሁዳ መማረክ የለበትም ትሉና ደግሞ ካሳ ከፍላችሁ ትመልሳላችሁ። ትገሉ የነበረ እናንተ፣ ከቤት ከንብረት ስታፈናቅሎ የነበራችሁ እናንተ፣ ከእናንተ ሌላ የሆነ ደግሞ ተዋግቶ መጥቶ ሲማርክ ያን ምርኮኛ ብላችሁ ትመልሳላችሁ። መጀመሪያ ግድያውም ማፈናቀሉም ወሁወ ሙሐረሙን አለይኩም ኢኽራጁሁም ማውጣቱም ማባረሩም ሐራም ሆኖ እንደነበረ እያወቃችሁ አፈቱእሚኑነ ቢባዕድ ልኪታብ ወተክፍሩነ ቢባዕድ ተውራት ላይ ከተገለጸው በአንድ ያህሉ አምናችሁ ተቀብላችሁ በአንድ ያህሉ ከፍራችሁ ክዳችሁ እንዴት ሆኖ መኖር ይቻላል? ፈማ ጀዛኡ መን ይፍዐሉ ዛሊከ ሚንኩም እንግዲህ እንዲህ አይነት አስጸያፊ ባህሪ በመስራት የሚኖር ሰው ከእናንተ ውስጥ የሚከፈለው ክፍያ ኢላ ኽዝዩን ፊል ሀያት ዱንያ ውርደትን ይላበሳል በዚሁ ዱንያ ላይ ወየውም አልቅያማ ዩረዱነ ኢላ አሸድ ልአዛብ በከፋ አዛብና ስቃይ እዛ ይመታሉ ይላል አላህ ሱብሓነሁ ወተዓላ ወመን ላሁ ቢጋፊልን አማ ተዕመሉን ኡላኢከ አለዚነ እሽተረው ልሐያተ ዱንያ ብልአኽራ የእነዚህ ሰዎች እኮ ባህሪ ማንኛውንም አይነት ወንጀል እንደተፈቀደ ነገር አድርጎ እንደፈለጉ ሲዋኙ የኖሩት እነዚህ የነቢዩላ ሙሳ ተከታዮች ባህሪያቸው ምንድን ነው? የዱንያን ትንሿን ጥቅም በትልቁ በአኼራ የቀየሩና የለወጡ እኮ ናቸው ይላል አላህ ሱብሓነሁ ወተዓላ። አኼራ ነገ ፈላ ዩኸፈፉ አንሁሙል አዛብ ወላ ሁም ዩንሰሩን ቅጣቱም ሊቀንስላቸው አይችልም። አጋዥ ግሩፕና አጋዥ ቡድንም ሊያገኙ አይችሉም ይላሉ። አላሁ ስብሓን ወተዓላ ወለቀድ አቴና ሙሰ ልኪታበ ወቀፈይና ሚን ባዕድህ ብሩሱል ማዝን እናቁም አላሁ ስብሓን ወተዓላ ስለ ነቢይላ ሙሳና ስለ ተከታዮቹ ስለ በኒ እስራኤሎች መናገሩን አላበቃም نبي الله موسى تورات ست أناوكو النزي بن إسرائيل وشن اندي مرايلا ولكن آتينا موسى الكتاب كتاب ست أنبلو الله سبحانه وتعالى هقنا دم بني عزلا هقنا دم بنا من مريني أكفا ست أناو وقفينا من بعده بالرسل أسكتل كنبي الله موسى بوهالا دقمو بزور رسولوشن أسكتل نبي الله موسى بيشامة دلم رسول ወአተይና ኢሳ ብነ መርየም አልበይናት ለኢሳም ብዙ አጃኢብ የሆኑ ተአምራቶችንም ሰጠነው ኡመቱን ትውልዱን እንዲመራበት ወአየድናው ብሩህል ቁዱስ ሩሃል ቁዱስ ጅብሪል ነው። ለዚህ ለአፈጻጸሙ እገዛ እንዲሆንለት በጅብሪል አማካይነት ብርታት እንዲያገኝ ሁሉ እኮ አድርገንለታል። አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም እስተክበርቱ። ግን እናንተ ባህሪ እያንዳንዱ ነቢይ ወደ በኒ እስራኤሎች እየተላከ በሚመጣበት ጊዜ ምን አይነት ባህሪ አላችሁ? አፈኩለማ ጃአኩም ረሱሉን ቢማ ላ ተህዋ አንፉሱኩም ከእናንተ አመለካከት ጋር ተስማሚ ያልሆነውን ሀሳብ ይዞ በመጣ ጊዜ እስተክበርቱም ትኩራራላችሁ። አትቀበሉም። እንደውም ፈፈሪቃን ከዘብቱም ወፈሪቃን ተቅትሎ አንድ ኃይሎችን ከአንቢያዎች ውስጥ ስትገሉ፣ አንድ ኃይሎቹን ውሸት ከሆነ እውነት አይደለም ብላችሁ ስታስዋሹ የሚታየው ባህሪያችሁ ይሄ እኮ ነው ይላል አላህ ሱብሓነሁ ወተዓላ። ወቃሉ ቁሉቡና ጎልፍ መዲና ላይ የሚገኙ ቅድም ጎሳቸውን ስማቸውን ጠርተን የጠቀስናቸው የሁዳዎች አሉ ለነቢዩ ያ ሙሐመድ በአንተ የወረደውን ቁርአን ልናም የማያስችለን ነገር አለ። ምንድን ነው? ቁሉቡና ጉልፍ፣ ቀልባችን ዝግ ነው። በየትኛውም አይነት አቅጣጫ ልንቀበል አንችልም። አዎ እውነት ነው። ለምን በላእነሁሙላሁ ቢኩፍርህም በኩፍራቸው የተነሳ ባ እቺ ሰበብያ ነች። አላህ ላዕናውን እርግማኔውን አውረዳቸው ቢሰበብ ኩፍርህም ማለት ነው። በኩፍራቸው የተነሳ እርግማኔውን ወርዶባቸዋል። አው ቀልባቸው ዝግ ይሆናል። ልክ ነው ማለት ነው። ፈቀሊላ ማ ዩእሚኑን ከነሱ ውስጥ የሚያምኑና ሊያምኑ የሚችሉት በጣም ጥቂቶቹ ናቸው ይላል አላሁ ስብሓነ ወተዓላ። من إلى الكزة فلما جاءهم ما عرفوا كفروا به آه